بسم الله والحمد لله والصلاة والسلام على رسول الله صلى الله عليه وسلم الأصول الثالث معرفة نبيكم محمد عليه الصلاة والسلام إلى الأصول الثالث درسنا ولله الحمد سوستنياو مسارة من دنو معرفة نو ماوطنو نبيكم نبيكم نبياتهن محمد عليه الصلاة والسلام نبي عليه الصلاة والسلام محمد تذكرني يا نبي ይሄ አንዱ መሰረት ነው ማለት ነው። ምንድነው ይሄ? ማዕሪፋ ነው። ማዕሪፋ ማወቁ ማለት ነው። እውቀቱ ግን ነብዩን ማወቅ የሚባለው ምንም ምንም ሲያሟላ ነው የሚሉ መስፈርቶች ይኖሩታል። የነብዩ ሰለላሁ ዐለይሂ ወሰለም ስም የማያውቅ ያው የለም፣ ሁሉም ሰው ያውቃል። ግን ማወቁ ብቻ አይጠቅመውም። መስፈርቶች አሉት አብረው ወሁወ እሱ እኮ ይላል ነብዩን ማወቅ ማለት ምንድነው? ወሁወ ሙሐመድ እሱ ነብይ የተባለው ማን ነው? ሙሐመዱ ابن عبد الله ابن عبد المطلب محمد ነው የአብደላህ ልጅ ከዛ የሙጠሊብ ልጅ ከዛ የብን ሃሽም ከሃሽሞች ወሃሽም ምን ቁረይሽ ሃሽሞች ደግሞ ከማን ናቸው ዘራቸው ከቁረይሽ ነው ሃሽም ከማን ነው ከቁረይሽ ዘር ናቸው ወቁረይሽ ሚን አረብ ቁረይሽ ደግሞ ከአረብ ዘር ነው ወልዓረቡ ሚን ዝርየት ኢስማዒል አረቦች ደግሞ የማዘር ናቸው ከእስማኤል ዘር ናቸው ይላል ኢብን ኢብራሂም አልኸሊል የኢብራሂም ዘሮች ናቸው። እስማኤል ደግሞ የማን ልጅ ነው? የኢብራሂም ነው። ኢብራሂም አልኸሊል የአላህ ስብሐነ ወተዓላ ወዳጅ የሆነ አላህን የሚወድ አላህም የሚወደው ወአለይሂ በእርሱ ላይ ወአለይህ የተባለ ባለ በእርሱ ላይ በነቢዩ አለይሂ ሰላቱ ወሰላም ነቢይን አፍደል በእኛ ነቢይ ላይ አፍደል የተራረፈ የበዛ ሰላት እና ሰላም ይውረድባቸው በነቢዩ አለይሂ ሰላቱ ወሰላም ላይ ስለዚህ محمد ሙሐመድ عليه الصلاة والسلام محمد ሙሐመድ عبد الله እብኑ عبد المطلب بن هاشم ሃሽም هاشم ስም ነው የሰውስም አይደለም وهاشم من قريش نو وقريش من عرب ناتشو قريش في نو والعرب من ذرية إسماعيل إيش ومن ذرية إسماعيل كإسماعيل زرناتشو إلان ከእስማኤል ደግሞ የማን ነው የኢብራሂም ልጅ ነው የአረቦች አለይሂ በርሱ ላይና ወዓላ እሺ በርሱ ላይ ያለ ወዓላ ነብይና በርሱ ላይ ያለው ኢብራሂም ነው ማለት ነው እሺ ነብይና አፍዶሉ ሰላት ወሰላም በርሱ ላይና እንዲሁም በእኛም ነብይ ላይ በእነርሱ ላይ በአጠቃላይ በነቢያቶች ሰላዋትና ሰላም ይረድባቸው ወለሁ ለእርሱም እኮ አለው ወለሁ ሚነል ዑምሪ ሰላሱ ወሲቱነ ሰነ ወለሁ ለእርሱ አለው ሚን ዑምሪ ሚን ልዑምሪ ከእድሜ ሰላሱን ወሲቱነ ሰነ ስልሳ ሶስት እድሜዎች አሉት ለነቢይ አለይሂ ሰላቱ ወሰላም የኖረው ሚንሃ አርባዑነ ከእርሷ ውስጥ እኮ አርባነ አርባዎቹ ቀብለ ንቡዋ ናቸው ከነቢይነት በፊት ነው አርባዎቹ ነቢይ ሳይሆን በፊት ነው وثلاث وعشرون حاسوس دمو نبيا ورسولا نبينا رسول هو هونو هاسوس كامتون قيتوا المالتنا نبئ بإقرأ اقرا لو القران تنقر مجمريا أرسل كزام تلاك بالمدثر يا أيها المدثر بمي القران وبلده مكة حجروا يتنو يتولد بث مكانو بعثه الله الله سبحانه وتعالى لاكو بالنذارة بما بمستنكك عن الشرك كشرك ويدعو إلى التوحيد ولا توحيد دقمه للتأرى وله بلنال لرسم اللو من العمر كأدمي وجه كأدمي اللو من العمر كأدمي 63 سنة 63 سوست عمت منها تزيك سلسة سوست عمت وستكو أربعون قبل النبوة 40 عمت النبي عليه الصلاة والسلام نبي سيهون بفتنه يا صلفته ወሰላሱን ወዕሽሩነ ነቢየን ወረሱላ ሀያ ደግሞ ነቢይና ረሱል ሆነው አሳልፈውታል። ነቢይ ናቸው፣ ረሱልም ናቸው። ረሱልነታቸው መልእክት ይዘው ስለመጡ ነው። ነብይ ማለት ከአላህ ጋር ወህይ የሚወርድለት ይሆናል፣ ግን ሰዎችን ላያስተምር ይችላል። አስጠንቃቂ ላይሆን። ረሱሎች ግን ህዝቦችን በማስጠንቀቅ ሽርክ ከተጀመረበት ጊዜ ከኑህ ጊዜ ጀምረው የነበሩት የነበሩት ሩሱሎች ናቸው። كان في جيب الفيت شرك عن نبرم بنبي آدم النابر لوش النبياتوش كذي شرك عن نبرم نبيا بإقرأ السمة جمّرها بمدني تنقروا بإقرأنا سورة إقرأ مالتنا سورة العلاق وأرسلك الزنبها لا من تلاك مدثر وبلده مكة أقر مكة نو بعثه الله الله سبحانه وتعالى لاك وكبمن بالنذارة عن الشرك ከሽርክ በማስጠንቀቅ ወየድዑ ኢለ ተውሂድ ወደ ተውሂድ ሊጣራ ነው አላህ ስብሓን ወተዓላ የላካቸው ነቢዩ አለ ሰላቱ ወሰላም እዚህ ላይ እንደምናየው አርባ ዓመት ሙሉ ነቢይ ሳይሆኑ ነበር ያሳለፉት ነቢይ የሆኑት ሀያ ሶስቱን ዓመት ነው ወለአጀቡ ግን አርባ ዓመት ሙሉ ነቢይ ሳይሆኑ ሲያሳልፉ አንድም ቀን ከምር ጠጥተው ዚና ሰርተው ጨፍረው እና ሐራም ነገሮች ላይ ከባኤር ነገሮች ተሳትፈው አያውቁም ነበር ነብይ ሳይሆኑ በፊት ዋሽተውም አያውቁም ነበር። ነብዩ አለይሂ ሰላቱ ወሰላም ነብይ ከመሆናቸው በፊት የነበራቸው አኽላቅ የነበራቸው አመል ያሁኑ ያው ሙስሊም ነው ደህና የሚባለው ሰው የለውም ይሄ አኽላቅ። አላህ ስብሐነሁ ወተዓላ እንደተናገረው ወኢነከ ለዓላ ኹሉቂን ዐዚም አንተ እኮ በጣም ከፍ ባለ ባማረ አፈጣጠር አኽላቅ ባህሪ ስነ ምግባር ነህ አላቸው። ይህም ስነ ምግባራቸው ነቢይ ከመሆናቸው በፊት ነው የነበረው። ከነብይነት በኋላ ታዲያ እንደዚህ አይነት ስነ ምግባር ነቢይ ሳይሆን የነበራቸው ሰው ነብይ ከሆኑ በኋላ ምንኛ ያማረና የተስተካከለ ይሆናል። እና አርባ ዓመት ሙሉ ነቢዩ ዓለይሂ ሰላቱ ወሰላም ሲያሳልፉ ዋሽተውም አያውቁም ነበረ። ለዛም ነው ልክ ሐቅ ይዘው ሲመጡ ሲነግሯቸው ቁረይሾቹ እነሱን ኢንካር ማድረግ አልቻሉም። መዋሸት ጀመሩ። ዋሽቶ እንደማያውቅ የታወቀ ነው። መጥፎ ነገርም ላይ ተሳትፎ እንደማያውቅ የታወቀ ነው። ምን ይበሏቸው? እንዲህ አይነት ሰው ነው ሊባልም አልተቻለም። የዛን ጊዜ ከዛ ምን ጀመሩ? እብድ ነው ሳሒር ነው እያሉ አዳዲስ ነገሮችን በሳቸው ላይ መለጠፍ ጀመሩ። ነቢዩ አለይሂ ሰላቱ ወሰላም ግን አላህ እስከሚያዛቸው ድረስ አድርጉ ለተባሉት ሶብር አድርገዋል። መጀመሪያ ወረደላቸው እቅራ ነው። እቅራ የወረደው በአርባ ዓመታቸው ነው። እቅራ ሲታዘዙ ነቢዩ አለይሂ ሰላቱ ወሰላም ሰዎችን ማስተማር አልጀመሩም። አስተምር ተብለው ስላልታዘዙ እቅራእ ማለት አስተምር አይደለም አንብብ ነው اقرأ እስከወረደበት ጊዜ اقرأ باسم ربك الذي خلق خلق الإنسان من علق اقرأ وربك الأكرم الذي علم بالقلم علم الإنسان ما لم يعلم አላቸው እዚህ ሁላ ውስጥ ትእዛዝ የለውም የማስተማር ከዛ በኋላ ነቢዩ አለ ሰላት ሰላም ይህ ሲወርድባቸው ይሄ ቁርአን ሲወርድላቸው ተሸፋፈኑ ከዲጃ ዘንድ ሄደው ደነገጡ ሸፋፍኑኝ ሸፋፍኑኝ አሉ ይሄ በወረደላቸው ጊዜ ግን ነብይ ነኝ ብለው ላስተምር አላሉም። ለምን አልታዘዙምና። እንኳን አይደለም እኛና ያው ኡማ እሳቸውን እከተላለሁ የሚል ደካማው ነብይ አለይሂ ሰላቱ ሰላም እንኳን ምንም ነገር ሳይታዘዙ ሰርተውም ተናግረውም አያውቁም። ወማ ينطق عن الهوى إن هو إلا وحي يوحى ከስሜት ከስሜታቸው ከልብ ወለድ እኮ አይናገርም እርሱ ከአላህ ስብሐነ ወተዓላ የወረደለትን ወሒ ቢሆን እንጂ ይላል። ከዛ ሁለተኛ ላይ يا أيها المدثر ሲወርድ ምን አላቸው? يا أيها المدثر قم فأنذر ሲላቸው የዛ ጊዜ ታዘዙ። ስለዚህ ለማስተማር እንኳን ጊዜና ትእዛዝ መጠበቅ አለበት ሰው ደስ ባለው ሰዓት አይደለም። ወልሙደሲር ወበለድሁ መካ አገራቸው መካ ነው። በዓሰሁ ላሁ አላህ የላካቸው በሁለት ትልልቅ ነገሮች ነው። ቢነዛረት አን ሽርክ ከሽርክ በማስጠንቀቅ ወየድዑ ኢለ ተውሂድ ወደ ተውሂድ ሊጣራ የኢስላም ዋናው ተግባር ይሄ ነው ወለቀድ በዓስና ፊ ኩል ኡመት ረሱለን አን ያዕቡዱ ላህ ወይጅተኒቡ ጣዖት በእርግጥም እኮ በሁሉም ኡማዎች ላይ ረሱሎች መልእክተኞችን ልከናል አን ያዕቡዱ ላህ ወይጅተኒቡ ጣዖት አላህ ስብሓነ ወተዓላን አንድ አድርገው እንዲያመልኩት እንደዚሁም ከጣዖቶች እንዲርቁ ይላል። የነቢያቶች ሁሉ መልእክት ይሄ ነው። ሁሉም ረሱሎች ሽርክ ከተጀመረበት ጊዜ ጀምሮ የመጡት ነቢያቶች ይህን መልእክት ይዘው ነው የመጡት። ከዛ ውጭ ያለው ይለያያል። ከዛ ውጭ ያለው ይለያያል መልእክታቸው። ምናልባት ማግባት ሲባል ብዙ የተፈቀደበት ሊኖር ይችላል። የጾም አይነት ይለያያል። የሐታ የሶላት አሰጋገድ አይነት ሶላቱ ብዛቱ የተለያየ ነው። ሁሉንም ግን አንድ የሚያደርጋቸው በተውሂድና በማዘዝ እንደዚሁም ከሽርክ በማስጠንቀቅ በመላካቸው ነው። አላህ ነው ፈጣሪው። አላህ ወለቀድ ሰዎችን ሁሉ ወማ ኸለቅቱ ጅነ ወልኢንሰ ኢላ ሊያዕቡዱን የሰው ልጅ አላህን ሊያመልክ ተፈጥሮ ሳለ ታዲያ ነቢያቶች የሚላኩበት ሌላ ምክንያት ምን ሊኖር ይችላል? ከተውሂድ ከመጣራት ውጭ ሊኖር አይችልም። እና ከዛ በኋላ አላህ ስብሐነ ወተዓላ ምን አላቸው? ሁለተኛው ቁርአን ሲወርድ ያ አዩሀል ሙደሲር አንተ ተከናናቢ ሆይ ቁም ፈአንዚር ቁምና አስጠንቅቅ ወረበከ ፈከቢር ጌታህንም ላቅ አድርገው ወሲያበከ ፈጠሂር ልብስህን አጥራ ከቆሻሻ ከነጃሳ ወሲያበከ ፈጠሂር ወንጀልህንም አጥራ ማለት ነው። እሺ በሁለቱም ይታያል። ወሩጅዘ ፈህጁር ጣዖቶችንም ደግሞ ራቃቸው። ወላ ተምኑን አትስጥ ደግሞ ተስተክሲሩ ሊበዛልህ ፈልገ በስቶ ለማግኘት ብለህም እንዳትሰጥ አላቸው። ወሊረቢከ ፈስቢር በጌታ በሚመጣ ነገር ደግሞ ትዕግስት አድርግ በዲን ላይ ወማዕና ትርጉሙ ምን እንደሚላል እዚህ ላይ ቁም ፈአንዚር አላቸው። ያ ሙደሲር አንተ ተከናናቢ ሆይ አላቸው። ቁም ፈአንዚር ቁምና አስጠንቅቅ። ዩንዚሩ ሊያስጠነቅቅ ነው። አን ሽርኪ ከሽርክ ወየድዑ ደግሞ ሊጣራ ነው። ኢለ ተውሂድ ወደ ተውሂድ ሊጣራ ነው። ዩንዚሩ አን ሽርክ ወየድዑ ኢለ ተውሂድ የመጀመሪያ ትእዛዛቸው ነብዩ አለይሂ ሰላቱ ወሰላም የታዘዙት ይህንን ነው። መጀመሪያ የወረደው ትእዛዝ አይደለም፣ እንዲያደርጉ እንዲፈጽሙ ለሰዎች እንዲያስተምሩ አይደለም ኢቅራ የወረደው ወረበከ ፈከቢር አላቸው። ጌታህን ደግሞ ላቅ አድርገው፣ አዚምሁ ከፍ አድርገው በምን ቢተውሂዲ ተውሂድን በመያዝ አላህን አንድ በማድረግ በሱ ላይ እያጋራ አላህ ታላቅ ነው ማለት ይሄ ውሸት ነው። አላህ ጋር አንድ ነገርን አብሮ እያነሳ ታላቅ እንዴት ሊሆን ይችላል? ይሄ እንደውም ትልቅ በአላህ ስብሓነ ወተዓላ ማስተባበል ነው። ወረበከ ተከቢር ጌታህን አዚምሁ ቢተውሂድ በተውሂድ ላቅ አድርገው وثيابك فطهير وثيابك فطهير أي طهير أعمالك عن الشرك إن تبعلو ثيابك لبسهن أطرى تبلوان تنجاسا كقوش عشان يقر ولتن يرمو والنو طهير أعمالك سرهن أطرى كمن عن الشرك تشرك أطرى سرهن بمولو والرجزة فهجر رجز مالت دمو تاوت مالتنا الرجز الأصنام تاوت مالتنا الرجز ይላል ጣዖት ነው። አርጁ አላስናም ይላል ጣዖቶች ናቸው። ወሀጅሩሃ ሀጅር ማድረግ ማለት እነሱ ምን ማለት ነው? ተርኩሃ መተው ነው። ወአህሊሃ እንዲሁም ሰሪዋን እኛ ያው እንደተባለው አንዳንድ ሰዎች አይኛ ከሽርክ ነው የምንጠራው ከኩፍር እንጂ እነሱ ምን ያደረጉ ነው የሚል ሰው አለ። ሰራቸው ነው። ገዳይ የሆነ ሰው አይኛ መግደሉን ነው እንጂ እሱን አይደለም ችግራችን አይባልም። የገደለ ያው በስራው ይመነዳል። ኩፍርም ያለበት ሰው ኩፍርንም እንጠላለን እሱንም ወከዛሊከ ሊልቢድዓ ቢድዓም ቢሆን እንደዚሁ ቢድዓውን እንጠላለን እሱንም በቢድዓነት በሙብተድዕነቱ ይጠላል ሰውየው ግን ሙሉ በሙሉ የሆነ ጥላቻ አይደለም በእስልምናው ወንድምነት አለው በቢድዓው ደግሞ ሙብተድዕነት አለው በዲን ላይ ስለፈጠረ በዲን ላይ አዲስ ነገር ስላመጣ ባመጣው ነገር እንጠላለን በመልካሙ ደግሞ እንወዳለን። ይሄ እንደውም ፍጥራ ነው የሰው ልጅ የተፈጠረበት ነው። የሰው ልጅ ጥሩ ሲሰራላችሁ ትወዳላችሁ፣ መጥፎ ሲሰራ ትጠላላችሁ። ይሄን ታዲያ ዲን ላይ ለመተግበር ሰው ምን ከበደው? ስሜትን መከተል ቢሆን እንጂ እና እዚህ ላይ ምን አለ? ያ አዩሃል ሙደሲር አንተ ተከናናቢ ሆይ አላቸው። ቁም ፈአንዚር ቁምና አስጠንቅቅ። ወረበከ ፈከቢር ጌታህን ከፍ አድርገው ላቅ አድርገው። ወሲያበከ ፈጠሂር ወሲያበከ ፈጠሂር ልብስህን አጥራ፣ እንደዚሁም ወንጀል ስራህን በሙሉ ከወንጀል ከሽርክ አጥራው አላቸው። ስራህን በሙሉ ከሽርክ አጥራው። ወሩጅ ዘፈህጁር ሩጆችን ጣዖቶችን ደግሞ ሀጅር አድርጋቸው፣ ራቃቸው። ወላ ተምኑን አትስጥ፣ ወላ ተምኑን ተስተክሲሩ እንዲበዛልህ ብለህም አትስጥ። ዛሬ አስር ብር ሰጥቸው ነገ መቶ አርጎ ያመጣል የተሻለ ገንዘብ አለ ብለህ አትስጥ። ወይ ዛሬ ይህን ካረኩለት እሱ አምስቶ ይሰጠኛል ብለህም መስጠት የለብህም ብሎ ነቢዩ ዓለይሂ ሰላቱ ወሰላምን ከልክሏቸዋል ለነቢዩ አለይሂ ሰላቱ ወሰላም ይሄ ነገር የተከለከለ ነው ለሰዎች ደግሞ ያው ላ ኸይረ ፊሂ ለአላህ ብሎ ቢሰጥ በላጭ ነው ሐራም ላይሆን ይችላል ወሊረቢከ ፈስቢር ወሊረቢከ ፈስቢር በጌታ ላይ በሚመጣ ነገር ደግሞ ሰብር አድርግ ወማዕና ይሄ ትርጉሙ ቁም ፈአንዚር ማለት ዩንዚሩ አን ሽርክ ከሽርክ ሊያስጠነቅቅ ወየድዑ ኢለ ተውሒድ ወደ ተውሒድ ደግሞ ሊጣራ ነው فأنذب يتبال وربك فكبر كيتها ندقمو لا قدرقو عظمه بالتوحيد بتوحيد كف قدرقو وثيابك فطهير لبسه ندقمو أتراو أي إيه مالت من مالتنا طهير أعمالك سرهن هلو أتراو كمن عن الشرك كشرك والرجز فهجر الرجز ندقمو هجر أدرقاتشو رجز مالت أصنام له አሩጅዙ አስናም ጣዖቶች ናቸው ከአላህ ውጭ የሚመለኩ ወሀጅሩሃ ሀጅር አድርገው ማለት ምንድነው ተርኩሃ መተው ነው ወአህሊሃ እንዲሁም ሰሪዋን እሱም ብቻ አይደለም የሚሰራው በራ እና ወላ አለ በሸሪዓው በራ እና ወላ መጥራት መራራቅ መጠላላትና እንዲሁም መውደድ መቀራረብ ለአላህ ሲባል ሰው ይወደዳል ለአላህ ሲባል ይጠላል ለአላህ ስለወዳለሁ የምትለው ለአላህ የአላህ የቀረበ ሰው ሲሆን ነው ታዲያ የአላህ የሚጠላ ሰው አላህ የሚጠላውን ስራ ሲጠላ ሲሰራ ለምንድን የማይጠላው? የታወቀ ነው። ነቢዩ አለይሂ ሰላቱ ወሰላም በጣም የሚወዱት ማንን ነበር አቡበከር ነበር። ለምን ሁወ ከሁሉም የበለጠ አጥቃ ነበረ። ከሁሉም የበለጠ አላህን ፈሪ ነው። ከሴቶችም አይሻ አይሻ ከሌሎች የበለጠች አላህ ፈሪ ነበረች። የነቢዩ አለይሂ ሰላቱ ወሰላም ግማሽ እውቀት ነበራት። ያወቀችበትን አይሻ ትፈራበትም ማለት ደግሞ ሀሻ ነው። የማይሆን ነገር ነው። እንኳን ከሴቶች እሷ ያው ከወንዶችም ጋር የምትፎካከር ነበረች በእውቀትም እንደውም በሐበዘች ሐዲስም አራተኛ ነበረች ነቢዩ አለይሂ ሰላቱ ወሰላም ከወንዶች አቡበክርን ከሴቶች አይሻ ይወዱ ነበር ስለዚህ ለአላህ ሲባል ይወደዳል ለአላህ ሲባል ይጠላል ወልበራአቱ ሚንሃ ከርሷ ወልበራአቱ ሚንሃ ከርሷ መጥራት ወአህሊሃ ከሚሰራዋ ሽርክን ከሚሰራው ሰውና ከሽርኩም የጠራንን እኛ ከኩፍሩ የጠራልን ሽድቅ ለሚያደርግለት ቀብር እንጠራለን እሱም ካድራጊውም ሰው የጠራለን እንደዚሁም በወንጀሉ ደረጃ ዛሬም ቢሆን ከዜናው እንጠራለን ከሰውየውም ደግሞ በዚህ ስራው እንጠራለን በዚህ ስራው እንርቃለን በሌላው ኸይር ስራው ደግሞ እንቀርባለን ማለት ነው ካልሆነ እኛ ልክ እንደ ኸዋሪጅ እንደዛ እንደነበሩት ድንበር በመግፋት ዝሙት የሰራን ሰው ካፊር ነው ኸምር የጠጣን ሰው ካፊር ነው ብለን ሙሉ በሙሉ ከእስልምና እናስወጣ እንደ ሌሎች ደግሞ አይ የፈለገውን ይስራ፣ ግድዓም ይስራ፣ ዝሙትም ይስራ፣ የኛ አህል ነው፣ ቤተሰብ ነው፣ አንድ ነው ተብሎ አይያዝም። ባለው ኸይር ስራ ይቀረባል፣ ባለው መጥፎ ስራ ደግሞ ይራቃል ማለት ነው። አኸዘ አለ ሀዛ ለዚህ እኮ ወስዶበታል፣ ይዞበታል። አኸዘ አለ ሀዛ ዓሸረ ሲኒነ አስር ዓመት ወሰደበት። አስር ዓመት ወሰደበት ምን በማድረግ ምን በማድረግ ወደ ተውሂድ በመጣራት ብቻ የድዑ ኢለ ተውሂድ አስር ዓመት ሙሉ ነቢይ አለይሂ ሰላቱ ወሰላም የሌላ አይነት ትምህርት ሳያስተምሩ ተውሂድን ብቻ ነበር የተጣሩት። አስራ ሶስት ዓመት እንደውም ሶስቱን ዓመት ሰላት ስለተጨመረበት ነው። አኸዘ አለ ሀዛ ዓሸረ ሲኒነ አስር ዓመት ወስዶበታል። የድዑ ኢለ ተውሂድ ተውሂድን እየተጣራ وبعد عشر وبعد عشر عرج كذام بهلا كان سرامت بهلا من هنا تراج متاع ولا سماء هدا إلى السماء ولا السماء الله سبحانه وتعالى والسلاته وإيش بجبري لما كينت وفرضت عليه بس لا يمدمو وفرض هنا واجب هنا بات صلوات خمس أمست صلاتك قديتها ونمدمو واجب هنا بات وصلى فيه وصلى في مكة بمكة سجد ثلاث سنين سوستامت وبعدها كسوة كسوستامت معنا أمير بالهجرة إلى المدينة فززا هجرة بمدرق ود مدينة أخذ على هذا عشر سنين بزي لا أسرامت والسلبت توحيدا بتشا يتتقرى بعض الناس عندنا سويت من إلى ተውሂድን በመጣራት ብዙ አመት መውሰድ አለበት አቂዳ ሲባሉ አይ የድሮዎቹ እኮ አዲስ ስለሆነባቸው ነው ትምህርቱ እኛ ግን ከእስልምና ጋር ስለተወለድ ነው እናውቀዋለን አሉ እነዚህ ሰሓባዎች የዛን የነበሩት እነ አቡበክር ስዲቅ እነ ዑመር እና ዑስማን አስር አመት ተውሂድ ያለ ነገር የተማሩት ስለማይገባቸው ስለማይረዱ ነውን የማይመስልና ሊረዳው ሰው የማይችል ንግግር የሚናገር አሉ አላህ ይጠብቀን ተውሂድ ማለት ሰው እድሜ ልኩን ይማረዋል እኮ አያቋርጥም እኮ እየጨመረ ይሄዳል የተውሂድ እውቀቱ እንጂ እድሜ ልኩን ይማረዋል። አይደለም ይሄንን አስር ዓመት ተምረው ነብዩ አለይሂ ሰላቱ ሰላም ሊሞቱ ሲሉ ምንድን ነው ያሉት? እኔ እናንተን የምፈራላችሁ ሽርክ ነው ብለዋል እኮ ትንሹም ሽርክ ነው ትልቁን አይደለም አሉ። ምንድን ነው ብለው ሲጠይቋቸው ምን አሉ? አኸፍ የሆነ የተደበቀ ሽርክ ሪያ ነው ለሰው እይታ ብሎ መስፋት። ይሄ ሽርክ አይደለም። ሰሃባዎች 23 ዓመት ተምረው ማለት ነው አስሩ ቀርቶ ሀያ ሶስት ዓመት ተምረው ሲያስጠነቅቋቸው የነበረው አንዱ ሽርክ ነበረ። ለዚህም ነው አስር አመት የወሰደባቸው። አስር ዓመት የተባለው ሌላ ነገር ሳይማሩ ነው። የዛን ጊዜ ሶላት የለም፣ ሐጅ የለም፣ ዘካ የለም፣ ጾምም የለም ነበር። የእስልምና አርካን ሁሉ የለም። አምስቱ የተባሉት ሸሃዳው ሲቀር የለም ነበር። ወባዕድ አሸር ከአስር ዓመት በኋላ ምን ሆነ? ዑሪጀ ቢሂ ኢለ ወደ ሰማይ ወጣ ወፉሪበት ግዴታ ሆነችበት ሰለዋቱ ኸምስ አምስቱ ሰላቶች ዋጅብ ሆኑበት ወሰላ ፊ መከ ከዛም በኋላ ወሰለ ሰገደ ፊ መከተ በመካ ሰላተ ሲኒን ሶስት አመት ሰገደ መካ ላይ ወባዕዳሃ ከሷ በኋላ ኡሚረ ታዘዘ ሂጅራ ለማድረግ ምን ያስፈልገዋል ትእዛዝ ያስፈልገዋል ለተውሂድ ለመጣራት ትእዛዝ ስና ለመጣራት ትእዛዝ ያስፈልገዋል ከቢድዓ ለማስጠንቀቅ ትእዛዝ ያስፈልገዋል። ሁሉንም ነገር ለመጥራት ከአላህ የመጣ ትእዛዝ መሆን አለበት። የሁሉም ትእዛዞች ግን አሁን ታዘዋል። ሁሉም ማስጠንቀቆች ተጠንቅቀዋል። መቼ ነው ጊዜው ግን ያው የታወቀ ነው። በቁርአንና በሐዲስ ግልጽ ተደርጓል። ኡሚረ ቢል ሂጅረቲ ታዘዘ ወዴት? ወደ መዲና ሂጅራ በማድረግ ወል ሂጅራቱ ሂጅራ ብሎ ማለት ደግሞ ምንድነው? ፈሪደቱን ዋጅብ ናት አላ ሀዚህ ልኡማ በዚህ ኡማ ላይ ዋጅብ የሆነች ግዴታ ናት ወህየ ይሄ እኮ ኢንቲቃሉ መሄድ ነው ሚን በለድ ሽርክ መንቀሳቀስ መሄድ መዞር ነው ሚን በለድ ሽርኪ ከሽርክ አገር ኢላ በለድ እስላም ወደ እስልምና ሀገር መሄድ ነው ከእስልምና ከኩፍር ሀገር ወደ ሙስሊም ሀገር መሄድ ሂጅራ ይባላል ከሙስሊም ሀገር ወደ ካፊር ሀገር ሂጅራ የለም ከሙስሊም ሀገር ወደ ካፊር ሀገር መሄድ ሂጅራ አይደለም። ለዳዕዋ ቢሄድም ሂጅራ አይደለም። ይሄ ለዳዕዋ ሄዷል፣ አጅር አለው። ላኪን ሂጅራ ነው አይባልም። ወህየ ይህ እኮ ባቅየቱን የምትቆይናት ኢላ አን ተቁመ ሰዓ የውመል ቅያማ እስከሚደርስ ድረስ የምትቆይናት ወልሂጅረቱ ሂጅራ ብሎ ማለት ምንድን ነው? ፈሪደቱን ዋጅብ ግዴታ ናት። አለ ሀዚህ ልኡማ በዚህ ኡማ ላይ ግዴታ ፈርዶ ዋጅብ ናት፣ ሱናም አይደለም። ሸርጥ አለው ሂጅራ ለማድረግ እንጂ ሁሉም ሰው ካለበት ካፊር ሀገር ውጣ ተብሎ አይገደድም። ችግር ካለ ፊትና የበረታ ከሆነ ለዲን እንቅስቃሴዎች ኢስላም አለባበሶች የሚከለከሉ ሶላት የሚከለከል ከሆነ ይሄ ሂጅራ የሆነ ግዴታ ነው። ካልሆነ ግን ምንም ነገር ጫና ከሌለበት ያው እንደፈለገ የሚኖር ከሆነ እስልምናውን እየሰገደ ወይ የሚፈልገውን ነገር እየፈጸመ የሚሄድ ከሆነ ሂጅራ ዋጅብ አይሆንበትም። እንጂ ሂጅራ በሁሉም ላይ ዋጅብ ነው ያ ነገር ከመጣ ማለት ነው ወህየ ሂጅራ ማለት ኢንቲቃሉ መሄድ ነው ሚን በለድ ሽርኪ ከሽርክ ሀገር ኢላ በለድ ልእስላም ወደ እስልምና ሀገር ወህየ ባቅያ ይቺ እኮ የምትቆይ ናት ኢላ አን ሰዓ ሰዓ እስከምትቆም ድረስ የውመል ቅያማ እስከሚቆም ድረስ የምትቆይ ናት ምንድናት ሂጅራ አላህ ስብሓን ወተዓላ ፈርድ ያደረገው ከመካ ወደ መዲና ብቻ አይደለም ሁሌም ቢሆን ይጅራለን መከራና ስቃይ የበዛበት ሰው በዲን ላይ ሂጅራ ያደርጋል ለቻለ ሰው። ለሂጅራም ደግሞ ማስረጃው ምንድን ነው? እነ ለዚነ ይላል አላህ ስብሐነሁ ወተዓላ እነ ለዚነ እነዚያ እኮ ተወፋሁም መላኢከቱ መላኢካ እኮ ለሞት የሚወስዳቸው የተገናኛቸው ለሞት ሊወስዳቸው የመጣ ዛሊሚ አንፉሲሂም ነፍሶቻቸውን በዳዮች ናቸው። ቃሉ አሏቸውም መላይኮቹ ፊመ ኩንቱም የት ነበራችሁ ብለው ሲጠይቋቸው ምን ይላሉ? ቃሉ ኩና ሙስተضዓፊነ ፊል አርድ እነሱም እኮ አሏቸው እኛ በመሬት ላይ ደካማዎች ነበርን። ቃሉ ከዛም በኋላ መልሰው ምን ይላቸዋል መላይኮቹ? አለም ተኩን አልነበረችምን? አትሆንምን? አሏቸው። አርዱላሂ ዋሲዓ የአላህ መሬት እኮ ሰፊ አልነበረችም እንዴ? ፈቱሃጅሩ ፊሃ በእሷ ላይ ሂጅራ ልታደርጉ فأولئك مأواهم جهنم النبي سوى تشكو مقبات شو جهنم نو وساءت مصيرا من يكفى من ملشه نبات شو إلا المستضعفين الذي كان يسكروا من الرجال كوندوش والنساء كستوشم والولدان لا يستطيعون حيلة ندجون ከወላጆች لا يستطيعون كرجوتنا ايش آه، لا يستطيعون حيلة ملان يماشلو ولا يهتدون سبيلا ولا يهتدون يلتمرون يهون سبيلا من قد فأولئك النزينكو عسى الله الله سبحانه وتعالى كينو فأولئك النزينكو عسى الله الله سبحانه وتعالى كينو من اللي أرقات شنو كينو تبالو أن يعفو عنهم الله سبحانه وتعالى يكر للاشو كاين ويلان وكان الله اللهم كهنا غفورا وكان الله اللهم هنا عفوا غفورا عفو مالت يكر ماي مالتنا عفو مالت يكر يمي الله سبحانه وتعالى نو. غفورا دمو وانجر يمي مرقيتانا وانا نزين سووش الله سبحانه وتعالى ይቅር ሊላቸው ቻይ ነው። እነማን እነማን ያለው ደካማ የሆኑት ዑዝር ያላቸው ሰዎች ዑዝር ያላቸው ሰዎች ናቸው። ሁሉም ሰው አይደለም የሚማረው። ሂጅራ ያላደረገ ሰው ሁሉ ዑዝር አለኝ ይላል። የወል ቂያማ እንዳልነው ባለፈውም ሁሉም ሰው ምክንያት አለኝ ነው የሚለው። ሁሉም የየራሱን ምክንያት ያቀርባል፣ ግን ምክንያታቸው ውድቅ ይሆናል። ይኸው እንደዚህ ሆነን ነው ለእስልምና እኮ የጠራን ሰው የለም ተውሂድን ተከተሉ ብሎ ያመለክትን ሰው የለም ብለው ይናገራሉ። ግን ውድቅ ነው ምክንያታቸው። ለምን ሐቀኛ አይደለም። አላህ ግን ሐቀኛ ምክንያት ያላቸውን ሰዎች ተቀባይ ነው። እነለዚነ ይላል አላህ ስብሐነ ወተዓላ ስለ ሂጅራው ሲናገር እነለዚነ እነዚያ ተወፋሁሙል መላኢከቱ መላኢኮች እኮ ለሞት የሚወስዳቸው የሚገናኛቸው ይላል ዛሊሚ አንፉሲሂም ነፍሶቻቸውን በዳዮች ናቸው ነፍስ በዳይ ማለት በሸሪዓው ወንጀል የሚሰራ ሰው ሁሉ ነው ነፍሱን በደለ የሚባለው ሽርክ የሚሰራ ነፍሱን ይበድላል ሐራም የሚሰራ ሁሉ ነፍሱን በዳይ ነው ለምን ቅጣትን እያበጃጀ ነው ለራሱ ቃሉ ፊመ ኩንቱም የት ነበራችሁ ብለው ተጠየቁ መላይኮቹ ይጠይቋቸዋል። قالوا كنا እነሱም አሉ እኮ كنا مستضعفين እኛ እኮ ደካሞች ነበርን ፊልአርብ በምድር ላይ قالوا እነሱም አሉ ሙስተድዓፊነ ደካሞች ፊል በምድር ላይ ደካሞች ነበርን አልቻልንም አሉ ሂጅራ ለማድረግ አልቻልንም አቅም አጠረን ሲሉ ምን ይሏቸዋል ቃሉ እነሱ መልሰው አሏቸው መላእኮቹ አለም ተኩን አርዱላህ አልነበረችም ምን አትሆንም ምን አሏቸው አርዱላሂ የአላህ ስብሓነ ወተዓላ መሬት ዋሲዓቱን ሰፊ አልነበረችም እንደ የአላህ ስብሓነ ወተዓላ መሬት አሏቸው ፈቱሃጅሩነ ፊሃ በእሷ ላይ እኮ ሂጅራን ታደርጋላችሁ ፈቱሃጅሩ ፊሃ በእሷ ላይ ሂጅራን ታደርጋላችሁ አላቸው ከዛ ፈኡላኢከ መእዋሁም ጀሃነሙ እነዚህ እኮ መኖሪያቸው ጀሃነም የሆኑ ናቸው የሚገቡበት መኖሪያቸው ጀሃነም ነው ወሳአት መሲራ ምንኛ የከፋሽ መመለሻ ሆነችላቸው ለነሱ ጀሃነምም ምንኛ የከፋች መመለሻ ሆነች ይላል إلا المستضعفين جن الله سبحانه وتعالى ما نشكر على دكا مشكر على إلا المستضعفين دكا مشكر من الرجال كوندوتش والنساء كسيتوتش والولدان كالجوتش كالجوتش إدمية شو كفي على لو تأسوتش بالغ يدرس هنا ما لسنا سألات هنا ويا تتأيك أي هنا والولدان كالجوتش لا يستطيعون حيلة لا يستطيعون የማይችሉ የሆኑን ሂለተን መላን የማይችሉ መንገድን የማይችሉ ለዛ ነገር መሄጃን ማበጃጀት ያልቻሉ ወላ የህተዱነ ሰቢላ መንገዱንን ደግሞ የሚመሩ ያልሆኑት ሲቀሩ አላህ ስብሓነ ወተዓላ እነዛን ይቅር አይልም የቀሩት እነዛን እነዚህ ሲቀሩ አለ እነዛ ግን ሂጅራ አድርጉ ተብለው ታዘው ሂጅራ ያላደረጉት ምንድናቸው? መእዋሁም ጀሃነሙ መኖሪያቸው መግቢያቸው ጀሃነም ነው። ወሳአት መሲራ ምንኛም ደግሞ የከፋ ሆነ መመለሻዋ። እነማን ሲቀሩ ብናል አላህ ስብሐነ ወተዓላ ከእዝነቱ ኢለ አልሙስተضዓፊን ደካሞች ሲቀሩ ሚነ ሪጃሊ ከወንድም ይሁን ወኒሳ ከሴቶችም ወልዊልዳን ከልጆችም ላ የስተጢዑነ ሒለተን መላን ለዛ ነገር ማበጀት ያልቻሉ ወላ የህተዱነ ሰቢለን መንገዱን ደግሞ ያልተመሩት አቅም አጥሮት መሄጃ አጥቶ ሊሆን ይችላል። መጓጓዣ ነገር ስላጠረው ሊሆን ይችላል። በእንደዚህ አይነት ምክንያቶች የቀሩትን ሁሉ ግን ፈኡላኢከ እነዚያን እኮ አሰላሁ አላህ ቻይ ነው አያዕፉ አንሁም ይቅር ሊላቸው ከነርሱ አላህ ቻይ ነው። ወካነ አላሁ አላህም ሆነ አፉወን ይቅር ባይና ገፉራ መሀሪ ሆነ። ስለዚህ አላህ ስብሓነ ወተዓላ ሂጅር አድርጉ ተብለው ከታዘዙ በኋላ እዛ ኩፍርን ቢቀበሉ ሰላትን ቢተው ምንም ነገር ቢደረጉ ቢደረግ አላህ عذر አይሰጣቸውም። አሁን ኢላ መን ሱክር የሚል አለ ቁርአን ላይ ልቡ በኢማን የተረጋጋ ሆኖ የተገደደ ሲቀር ይላል። እነዚህ ሰዎች عذر ሲኖራቸው ነው። ከሌላቸው ሂጅራ ማድረግ አለባቸው። አይ ይሄው እኔ እኮ የኩፍር ቃል ስጠራ ኖር ያለሁኝ ግን ያው ስላልቻልኩ ነው ቢል ይሄ ዑድር ሊሆነው ነው። እዚህ ላይ ግን ሂጅራ ማድረግ አለበት አቅም ኖረት ሂጅራ አላደርግም ብሎ የኩፍር ቃል እየተጣራ ወይንም ደግሞ ሶላትን ትቶ ከተቀመጠ ይሄን አላህ ዞር ብሎ ያየው። አቅም ያጠረው ሰው ግን መሄድ ያልቻለ ሴት ሆና ወይንም ትልቅ ወይም ህፃናት በመሆናቸው ወይንም በገንዘብ ጥረት ምክንያት ሂጅራ ያላደረጉትን አላህ ይቅር ሊላቸው ቻይ ነው ይላል። وقوله تعالى እንደዚሁም የአላህ سبحانه وتعالى ንግግር ምን ይላል? يا عبادي الذين آمنوا يا عبادي ባሮቼ ሆይ الذين آمنوا እነዚያ ያመኑ إن أرضي የኔ መሬት እኮ ዋሲዓቱን ሰፊ ናት ፈኢያየ ፋዕቡዱን እኔን አምልኩኝ ከአላህ ውጭ የሚመለክበት አካባቢ ሆኖ እሱን የሚያስገድዱትና የሚያስቸግሩት ከሆነ አይ እንግዲህ ተቸግር ያለሁ ብሎ ማምለክ አይችልም ምን አለ አላህ ያ ዒባዲ ባሮች ሆይ አለ አለዚነ አመኑ እነዚያ ያመኑት ሁሉም ባሪያ ነው ለአላህ ስብሓን ወተዓላ ካፊር ሙስሊምም ወደደም ጠላም ያመነና ያላመነ ባሪያ አለ እንጂ ሁሉም የአላህ ስብሐነ ወተዓላ ፍጥረት ነው። እንኳን አይደለም የሰው ልጅ እንስሳም ቢሆን ሸጀርም ዛፍም ቢሆን ድንጋይ ፀሐይም ቢሆን ጨረቃ ለአላህ ስብሐነ ወተዓላ እንደውም ተስቢሕ ያደርጋሉ። ወላኪን ላ ተፍቀሁነ ተስቢሐሁም ሁሉም ነገር እኮ ተስቢሕ ለአላህ ቢያጠራው ነው አላህን ከፍ ቢያደርገው ነው። ግን እናንተ እኮ አትረዱትም የእሱን ተስቢሕ ይላል አላህ ሁሉም አላህን ስብሓነ ወተዓላ ያጠራል፣ ከፍ ያደርጋል። እንስሳዎችም ሆኑ ዛፍም ሸጀርም የመሳሰሉት። የሰው ልጅ ግን አቅል ስለተሰጠው አስቦ ትክክለኛ የሚለውን ይይዛል። ጥመትን የፈለገ ደግሞ ይመራል ማለት ነው። የሰው ልጅ አስታዋሽ አይሆንም ያመኑ ሲቀሩ። ስለዚህ አለዚነ አመኑ አለ ያ ዒባዲ፣ እነዚያ ባሮች አለዚነ አመኑ፣ እናንተ ያመናችሁ ኢነ አርዲ ዋሲዓቱን የነ መሬት እኮ ሰፊ ናት። ፈኢያየ ፈዕቡዱን እኔን አምልኩኝ ቃለ البغوي በغوي ሲናገር ምን አለ رحمه الله تعالى ሰበቡ ኑዙል ቅድም ያየነው ቁርአን አለ ሰበቡ ኑዙል የወረደበት የዚህ ቁርአን ምክንያት ምንድን هذه الآية የቅድሙ አያ ሲቺ ያየናት ፊል ሙስሊሚን በአማኞች በሙስሊሞች ላይ ነው አለዚነ እነዚያ ፊ መከተ በመካ ላይ ለም ዩሃጅሩ ሂጅራ ያላደረጉ ሂጅራ አድርጉ ሲባሉ ሂጅራ ያላደረጉ ሰዎች ነበሩ ስለዚህ እነዚያን አላህ ስብሐነ ወተዓላ ጠራቸው። ግን ምን ብሎ ናዳሁም ጠራቸው እኮ አላሁ አላህ ጌታ ቢስሚል ኢማን በኢማን ስም ሂጅራ ያላደረገ ሰው ካፊር ነው አይባልም። ለምን አላህ ስብሐነ ወተዓላ እነዚህ ሰዎች ሂጅራ ባለማድረጋቸው ቢከፍር ኖሮ مؤمن ብሎ አይጠራቸው ነበር። አሁን ኸዋሪጆች ከሚሉት ውስጥ ምንድን የገደለ ካፊር ነው፣ ሙስሊምን የገደለ ካፊር ነው፣ ኻሊደን ፊናር ይላሉ። በእሳት ላይ ዘውታሪ ነው ነው የሚሉት እንደውም በእሳት ላይ ዘውታሪ የሆነ ነው ይላሉ አላህ በቁርአን ላይ ወኢን طائفتان من المؤمنين اقتتلوا فأصلحوا بينهما الله من አለ ወይን طائفتان من المؤمنين ከሙእሚኖች እየተገዳደሉ አላህ ግን ምን ብሎ ጠራቸው ሙእሚኖች አላቸው ስለዚህ ሰው መግደል አያስከፍርም ግን በጣም ዘውታሪ ቅጣት የሚያስቀጣ ነው ወመን የቅትል ሙእሚነን ሙተዓሚደን ፈጀዛሁ ጀሃነም ካሊደን ፊሃ በእሷ ላይም ይዘወትራል በጣም ረጅም ጊዜ የሚያስቀጣ ስራ ነው። እንደዚሁም ሂጅራ የሚለውንም አላህ سبحانه وتعالى አላስከፍ ناداهم الله باسم الإيمان በኢማን ስም ጠራቸው። ግን ወንጀላቸውን አይሸከሙም ማለት አይደለም ሂጅራ ካላደረጉ سبب نزول هذه الآية የዚህ አያት እኮ سبب نزول የወረደችበት ምክንያት في المسلمين በአማኞች ነው። الذين እነዚያ في مكة በመካ ላይ ያሉት لم يهاجروا ሂጅራ ያላደረጉ ናዳሁም አላሁ ቢስሚ ልኢማን ምን አላቸው ያ ዒባድ ለዚነ አመኑ እነ አርድ ዋሲያ እናንተ ያመናችሁ ባሮች ሆይ የእኔ መሬት እኮ ሰፊ ናት ብሎ ጠራቸው ማለት ነው ስለዚህ አንድ ሰው ከአላህ ስብሓን ወተዓላ ውጭ በሚመለክበት አካባቢ ከሆነ ሂጅራ ማድረግ በሱ ላይ ዋጅቡ ነው የሚጫነው ጫናዎች ካሉበት ለዲኑ የሚያስቸግረው ከሆነ ፈኢላ በትክክል በሰላም የሚኖር ከሆነ መኖር ይችላል። ግን ነብዩ አለይሂ ሰላቱ ወሰላም አጠቃላይ በመኖሩ ዘውታሪ በመሆኑ ላይ ችግር ነው። በሪ ነኝ ብለዋል። ነብዩ አለይሂ ሰላቱ ወሰላም በካፊሮች መካከል ከሚኖር ሰው እኔ የጠራሁኝ ነኝ ብለዋል። ስለዚህ ሰው ሙስሊም የሆነ ሰው ወደ ሙስሊም አካባቢ ነው መሆን ያለበት ወደ ሙስሊም አካባቢ ነው መሆን ያለበት። ካልሆነ በተለይ ራሱን ቢያተርፍ ልጆቹን አያድናቸውም። ከኩፍርና ከሹብሃዎቹ ከመሳሰሉት ነገሮች አላህ እንደዚህም ሴቶቹ በካህናቶች በመመሳሰል የሚያዩት ነው የሚሰሩት። ሴቶቹ እነዛ ደምቀው ሲታዩቸው እነሱም ያን ነገር ይመኛሉ። የጊዜያዊ መጠቃቀሚያ ሆኖ ነው። እነሱ ይህን ነገር አያስተውሉም። ልጆች ናቸው፣ ይበላሻሉ። ስለዚህ ሰው በሙስሊምና አላህን ፈሪ በሆነ አካባቢ መሆን አለበት። ሂጅራ ማድረግ ግን አጠቃላይ ዋጅብ የሚሆነው ከምንድን ነው? ከካፊር ሀገር ወደ ሙስሊም ሀገር ነው ማለት ነው። ወደሊሉ አንድ ማስረጃ እንጨምራለን <clears throat> አለ አለ ሂጅራ ሚን ሱና እስካሁን ያየነው ከቁርአን ነው። ሶስት ቁርአኖች መጥተዋል። አላህ ስብሐነሁ ወተዓላ የመጀመሪያው ምን አለ? አላህ ሂጅራ ካዘዛቸው በኋላ እነዚያ ሂጅራን ያላደረጉት ሰዎች መመለሻቸው መኖሪያቸው እሳት ነው ይላል አላህ ስብሐነሁ ወተዓላ። እንደዚሁም ይቺም እኮ የከፋ ሆነ። ግን ማን ሲቀር አለ الذين توفاهم الملائكة ظالم أنفسهم قالوا فيما كنتم የት ነበራችሁ ሲሏቸው ምን አሉ? قالوا كنا مستضعفين في الأرض እኛ እኮ በመሬት ላይ ደካሞች ነበርን አሉ። ከዛ ቃሉ አልመላይካ ምን ይሏቸዋል الم تكن ارض الله واسعة فالله መሪሰስ ያልነበረ ምን فتهاجروا فيها بالصلاه هجرة للتارغو فأولئك مأواهم جهنم مأواهم من ورعتشو مالتنا جهنم نو من ورعتشو وساءت مصيرا من إن يكفى من ملشا هنا ولا يعوذ بالله إلا المستضعفين دكا مجسكرو من الرجال كوندوش والنساء كسيتوش والولدان كالجوش ላ የስተጢዑነ የማይችሉ የሆኑትን ሒለተን መላን ማበጀት ያልቻሉ ወላ የህተዱነ ያልተመሩን ሰቢላ መንገድም ያልተመሩት ሲቀሩ እነዛን ሁሉ አላህ ተቆጣባቸው። እነዚህን ግን ምን አላቸው? ፈኡላኢከ አሰላህ እነዚህን እኮ አላህ ቻይ ነው። አያዕፉ አንሁም ይቅር ሊላቸው። ወካነ አላሁ አላህም ሆነ አፉወን ገፉራ አፉወን ይቅር ባይ ገፉራ መሀሪ ሆነ وقوله تعالى يا عبادي الذين آمنوا ባሮች ሆይ እናንተ ያመናችሁ ኢነ አርዲ ዋሲዓ መሬቴ እኮ ሰፊ ናት ፈኢያየ ፈዕቡዱኒ እኔን አምልኩኝ እኔን ለማምለክ የሚመቻችሁ ቦታ በመሆን ማለት ነው። ከተውሂድ ስትከለከሉ ከዛ አካባቢ መልቀቅ ማለት ነው። ለዳዕዋ የተቀመጠ ሰው ሲቀር قال البغوي رحمه الله سبب نزول هذه الأمة سبب نزول هذه الآية يذيك آية مورد سبب مكنياتها من دنو في المسلمين الذين بمسلموش لهنو كل زيا مكة ينبروت لم يهاجروا خلال الرقم نبرا نادهم الله باسم الإيمان باسم الناس الله سبحانه وتعالى تراتشو من بلو يا أيها الذين آمنوا يا عبادي الذين آمنوا إن أنت همنا تسوى شوي هجر أدرقوا بمالت والدليل من الهجرة ወደሊሉ አለል ሂጅረት ሚነ ሱና ከሱና እስካሁን ያየነው ከቁርአን ነው። ከነቢዩ ዓለይሂ ሰላቱ ወሰላም ንግግር ደግሞ አንድ እናያለን። ቀውለሁ ዓለይሂ ሰላቱ ወሰላም የነቢዩ ዓለይሂ ሰላቱ ወሰላም ንግግር ነው። ላ ተንቀጢዑ ልሂጅራ ሂጅራ እኮ አትቋረጥም፣ ሐታ ተንቀጢዐ ተውባ ተውባ እስከምትቋረጥ ድረስ ላ ተንቀጢዑ ልሂጅራ ሂጅራ አትቋረጥም፣ ሐታ ተንቀጢዐ ተውባ ተውባ እስከምትቋረጥ ድረስ ሂጅራ አትቋረጥም። ولا تستطيع التوبة توبة من دم رتم اسكمش يدرس حتى تطلع الشمس اهي اسكمت تدرس من مغربها بمقبعها يوم القيامة مالتنا نا هجرة مالت عندك زي مكة صحابة وشادرق ويقوم من اقر سايفون لا تنقطع الهجرة هجرة تقوار رتم عنه انقطع مقوار لا تنقطع الهجرة هجرة تقوار رتم حتى تنقطع التوبة توبة اسكمت تقوار درس ወላ ተንቀጠዕ እንዲሁም እኮ አትቋረጥም አለ አተውበቱ ተውባም አትቋረጥም እስከመቼ ድረስ ሐታ ተጥላዑ ሸምስ እስከምትወጣ ድረስ አሸምሱ ፀሐይ ሚን መግሪቢሃ በመግቢያዋ ፀሐይ በመግቢያዋ ከወጣች ዒባዳም የለም አላህ አይቀበልም ተውበትም አላህ አይቀበልም ሂጅራንም አላህ አይቀበልም ጊዜው አብቅቷልና አላህ በቁርአን ላይ ይጠባበቃሉ ነው ይላል። የሚጠባበቁት የአላህ ስብሐነ ወተዓላ ከፊሉ ተአምር እስከሚታይ ድረስ ነውን ይላል። ፀሐይ በመግቢያዋ የምትወጣበት ጊዜ ማለት ነው። ያንን ጊዜ ነው እንደሚጠባበቁት። እንዴት ወደ አላህ አይመለሱም? አላህን አያስታውሱም እንዴ? ያን ጊዜ እስከሚመጣ ነው የሚጠባበቁት ይላል አላህ። ያ ጊዜ ከመጣማ አላህ ስብሐነ ወተዓላ ቢያምኑበት ባያምኑበት የሚጠቅማቸው ጊዜ አይደለም። የዛን ጊዜ ሰው ልጅ ማመኑ ከዚህ በፊት ካላመነ በስተቀር አይጠቅመውም። የውመል ቂያማም ሆነ ፀሐይ በገባችበት ከወጣችበት ጊዜ በኋላ ማለት ነው እና እዚህ ላይ መጀመሪያ ላይ የጀመረው ምንድነው ነብይን ማወቅ ብሎ ነው። ነብይን ማወቅ ሲባል ነብይ አለይሂ ሰላቱ ወሰላም ከዘራቸው ጀምሮ የቁረይሽ ዘር መሆናቸው የአረብ ዘር መሆናቸው ማመን አለበት። አይ ነብዩ ጥቁር ናቸው ማለት ወይ ደግሞ የነጮች የፈረንጅ ዘር ናቸው አይባልም። የተባለውን የነብዩ አለይሂ ሰላቱ ወሰላም የመጣውን ነገር ሁሉ ቁርአን ሐዲስ ያመጣውን እንቀበላለን። አላህ የፈለገውን መራጭ ነው። ኸይርን አላህ ያውቃል። ስለዚህ ያው የሐሽም ናቸው ከሐሽም ቁረይሽ ናቸው የሚለውን ይህን መጀመሪያ ማመን አለበት፣ በነብዩ ማመን ሲባል ከዛ በኋላ የተወለደበትን ባለው እውቀት የነብዩን ስራ የተወለደበትን ነብዩ የተወለዱት መካ ነው፣ አንዱ መጥቶ መዲና ነው ሊል አይችልም። የተነገረ ነገር በሐዲስ በቁርአን ካለ ይቀበላል ማለት ነው። ይህም ቢሆን ያው ነቢዩን ከማወቅ ነው ነቢዩን ማወቅ ነው ብለናል። እምነት ሲባል በነቢዩ ማመን ሲባል የታዘዘውን ያዘዘበትን ነገር ያዘዘበትን ነገር ማዘዝ ያስጠነቀቀው መጠንቀቅ አለ። ማወቅ ሲባል ግን ነቢዩን ማወቅ ቢባል ዘሩን ማወቅ አለ። ከዛ በኋላ የተወለደበትን የኖረውን እድሜ ታሪኩን በተቻለው ህይወቱን ከዛም በኋላ ማወቅ እንዴት ነበር የነቢዩ አለይሂ ሰላቱ ወሰላም ሀያታቸው እንዴት ነበረ የኖሩት? እንደኛ ነው ወይንስ እንደ ራሳቸው ነው? ይለያል የነቢዩ አለይሂ ሰላቱ ወሰላም እና የኛ ወይም የሰሐቦች ኑሮ የእሳቸውን ህይወት ማወቅ እንዴት እንደነበረ እንደዚሁም አንዳንድ ነገሮች ያው መጀመሪያ የወረደለት ቁርአን ምንድን ነው፣ ከዛ በኋላ ምን ነበር፣ አስተምሮታቸው የዲን ምን ነበር የሚለውን ሁሉ ማወቅ ይሄ ነቢዩ አለይሂ ሰላቱ ወሰላምን ከማወቅ የሚመደብ ነው። በነቢዩ ማመን የሚባለው ደግሞ የሚያዙትን ሲታዘዝ የሚከለክሉትን ሲከለከል ያ ኢማን ይባላል ማለት ነው እና ወልሐምዱሊላህ ወሰላቱ ወሰላም አላ ረሱሊላህ ሰለላሁ ዐለይሂ ወሰለም سبحان ربك رب العزة عما يصفون وسلام على المرسلين والحمد لله رب العالمين جعلني الله وإياكم من الذين يستمعون القول فيتبعون أحسنه